ባለሙላ አለቃሪ ፊልምርቃት ሸርሕ ልምሽካት የሚባለው ላይ ምን ቀውሉ የሚለው ቃል አንተሕልቀ ልመርአቱ ረእሰሃ የሚለው ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ሴት ልጅ ጸጉሯን መላጨት አትችልም ብለው መከልከላቸው ወዛሊከ ይህም ይላሉ ለአነ ዘዋኢበ ዘዋኢብ የሴት ልጅ ጎማ ጸጉር የሚወርደው ማለት ነው። በዚህ በትከሻዋ ላይ የሚወርደው ጸጉሩ ምን ይባላል? ምን ነበር ዞማ ወይም ደግሞ ሹሩባ የምንለው ጀርባዋ ላይ የሚወድቀው ዘዋኢብ ለኒሳ ለሴቶች ነው። ከሊሃ ለሴቶች ዘዋኢብ አሉ ሸኽዮ ማለት ነው። ለሴቶች ዘዋኢብ ማለት ይሄ ትከሻቸው ላይ የሚወድቀው ጸጉር ማለት ነው። ከሊሃ እንደ ጢም ነው። ሊርጃል ለወንዶች ለወንዶች እንደ ጢም ነው። ደረጃ ውበቱ የውበት መጠኑ እንደዛ ነው። ፊል በአቀማመጥም ይሁን ውበት በመስጠትም ወንድ ልጅ ጢም እንደሚያስፈልገው ሁሉ ሴትም ልጅ ደግሞ ጸጉር ያስፈልጋታል ልጅ ላይ የሚወድቅ ማለት ነው። በጣም ውበት ነው። በጣም እጅግ በጣም እንታሃ እዚህ ይጠናቀቃል። የሙላ አሊ ቃሪ አባባል ማለት ነው። ሐዲሱ ላይ ነው ይህንን እስቲንባጥ ያደረጉት። የአይሻም ሐዲስ አለ። ይህ ማዕና አልሐምዱሊላህ الذي زين الرجال باللحى والنساء بالزوائب ነው ያለችው አይሻ። ወንዶችን በፂም ያስዋበልን፣ ሴቶችን ደግሞ በምን በሹሩባ ጸጉር ያጌጠልን ጌታ ምስጋና ይገባው ትላለች። ሁለቱም ተያያዥነት አላቸው። ይሄ ተነጋግረንበታል በሰፊው ተናገረ ለቀልድ ሳይሆን من أجل أن نكون سنيا متبعين لحديث النبي صلى الله عليه وسلم محيين لسنته لسنته የረሱሉን ሱና ህያው ለማድረግ ምንም ይሁን ነው። አንደኛ የእድሜ መግፋትን አያመላክትም፣ እንዝልናን አያመላክትም፣ መጥፎነትን ውድቀትን አያመጣም። የነቢዮች ባህሪ ነው። يقول هارون يا ابن أم لا تأخذ بلحيتي ولا برأسي የነቢዩ ሱና ብቻ አይደለም የዚች ኡመት ሱና ብቻ አይደለም። ሃሮን ሙሳን ምንድን ነው ያለው? አንተ የእናቴ ልጅ ሆይ እኔንና ራሴን አትያዘኝ ጺሜን ብሏል። ካነ ሊሃሩን ሊሕያ የድሮ ነቢያቶች ባህል ላይ ጠንከር በጣም ጠንከር ወላሂ ሊሓ ካለ ወደ ሐቂዳ የመቅረብ ባህሪ አለ። سيت لي حجاب سنورا ودا إلى لا يمكر البحر واضح كان يقول ما ودا السنة هي أول ما رد فروا بس أجل الناس في السماء ودا السنة يمس أنا بحر ينور من ذاك يعرفه لما بدأ وقال وأما قص شعر رأسي عكسنا من مثل الزارف ወአማ ቀፍ ሻዕሪ ረእሲሃ መላጨትን ነበር የተመለከተ መላጨት አይፈቀድላትም ነብዩ ከልክለዋልና። አንተሕሊቀል መርአቱ ረእሰሃ አይቻልም ብለን ሶስት ሐዲሶችን ከኢክሪማ ረዲየላሁ ዐንሁ አን ዑስማን ብን ዓፋን ፊል በዛዝ ረዲየላሁ ዐንሁ እብን ዓሊይ ሲነሳኢ አይተናል አይደል? ከሶስቱ ሰሃቢዎች የተረጋገጠ ሐዲስ አለ። ሴት ልጅ ጸጉሯን መላጨት አትችልም ብለዋል ነብዩ አለይሂ ሰላቱ ወሰላም። መላጨትን ተመለከተ ማሳጠር እንዴ መቀነስ ይሄ በጣም መላጨቱ ብዙዎቹ አያደርጉትም። ማሳጠር የሚባለው ግን እንደ ፋሽን ነው አይደል? ውበት ሳሎን ገብተው አንዳንዶቹ ይፈርዙታል፣ ያሳጥሩና ይፈርዙታል። አጠር ያለ በወንድ የወንድ ፍሪዛይን እስከዛ ድረስ የሚያሳጥሩ አሉ። አንድ ፋሽን ነው፣ አንድ አካሄድ ነው። በራሱ የዘፋኞች ወይ አርቲስቶች ላይ ምን አክተሮች ላይ ምን ላይ ያዩትን ህያው ያደርጋል። ወአማ ቀሱ ሻዕሪ ረእሲሃ የራሷን ጸጉር ማሳጠሯ ቀስ ማሳጠር ማለት ነው። ፈኢን ከሆነ ለሐጀቲን ለጉዳይ ከሆነ ጸጉሯ ተበላልጦ የሆነ ነገር ሆኖ ከዚህ ማጠር አለበት ተብሎ ፍላጎት በቃ የሆነ የሚጠቅማት ለጸጉሩ እንክብካቤ የሚያስፈልግ ከሆነ ፈኢን ካነ ለሐጃ ለጉዳይ ከሆነ ገይረ ዚና ከውበት ውጭ ላለ ጉዳይ ከሆነ ከአንተ አጅዘ ለምሳሌ አቅፏትን ይመስል አማ እውነቲሂ ወጪው የቅባቱን ወጪ መሸፈን ያልቻለች ከሆነ አው የጡለ ከሲረን ወይ በጣም ረዝሞባት ከሆነ አቤት ቢሆን ወየሽቁ አለይሃ አስቸግሯትን ይመስል ረዝሞ አስቸግሯትን ፈላ ችግር የለም አንድ ላይ ሊከተተና ሊኖር ይችላል ሊኖር ይችላል። በጣም ታክ ነው ጸጉር ሊኖር ይችላል ኖራል ፈላ በእሰ ችግር የለም። ይሄ በቀፍህ ማሳጠሩ ችግር አያመጣም። ቢቀድር ልሐጃ የሚያስፈልገውን ያክል ማሳጠር አይ እስከ ተከሻይ ይባላል። እስከ ወገቤ ከወገቤ በታች ይቆረጥ ካለች ምንም ችግር የለም ማሳጠሩ። ቀደረ ሐጃ እስከዚህም እስከ ትከሻው ድረስ ያለው ይዘር እያለች ማሳጠር ትችላለች። ምን ከሆነ ብለናል? ፈኢን ካነ ሊሐጀቲን ፈኢን ካነ ሊሐጀቲን ገይረ ዚና ነው መሆን ያለበት። ለውበት ከሆነ አይቻልም። ለምን ተሸቡ ቢነሳራ አይሆንብና ለውበት ከሆነ ያደረገችው ተሸቡህነትን ነው የሚያመጣባት። ውበት ሊኖረው ይችላል፣ ግን ውበት እነሱ ባመጡት ዘፋኝ የመጥፎ ሴቶችን ባህሪ መላበስ የለባትም። ተግባባን ሲያደርጉት ሌላ ላይ አይተው ነው ወይ ዘፋኞች ላይ አይተው ነው ወይ ካፊሮች የሚያደርጉት ከአዳኖች ሲያደርጉ አይታ ሊሆን ይችላል። ጓደኞቿ dorm ውስጥ ያሉት ወይ ጎረቤቷ ሰፈር ላይ የከሊት ጸጉር በቃ አሳጥረው እንትን ሆኖ በጣም ያምራል ይመስላል። ምን ማን style ማን style የሚባል ነገር ይኖራል። ያ በጣም አደገኛ ነው። ማሳጠሩ ማለት ነው። ማሳጠሩ ወአማ ቀፍቱ ሸዕሪሃ የራሷን ጸጉር ማሳጠሯ ፈኢንካነ ከሆነ ማሳጠሯ ለሐጀትን አስፈላጊ ለሆነ ጉዳይ ከሆነ ገይረ ዚና ከውበት ውጭ ላለ ነገር ከውበት ለውበት ብሎ ይቻላል አይቻልም። ለውበት ብሎ ከሆነ ማንንም መምሰል ነው? ተሸበሁ ነሳራ ነው የሚሆነው። ለጉዳይ መሆን አለበት፣ ለአስፈላጊ ነገር። ለምሳሌ ምንን ይመስል ካፋ ተሽቢያ ምሳሌ ነው። ፎር ኤግዛምፕል እንደማለት ነው። ከአንተ አጂዛ ያቀታትን ማትችልን ይሆን ይመስል ከምን አማ እውነቴ ወጪውን ካትችል ቀረ ረጅም ጸጉር ከሆነ የዛን ሁሉ ወጪ አንድ ቀን የአንድ እንትን ቅባት ልትገሳበት ትችላለች። ወጪውን የማትችለው ከሆነ ምን ታደርገዋለህ? ከአንተ አጅዛ አማ እውነቴ ወጪውን መሸፈን አቅቷትን ይመስል ወይም ደግሞ አው የጡለ ከሲራን ወይ በጣም ረዝሞባትን ይመስል ወየሹቁ አለይሃ አስቸግሯትን ይመስል አለይሃ ልጅትን ማለት ነው። ፈላ በእሰ ችግር የለም በቀስህ ብታሳጥረው ችግር የለም። ቀስና ሐልቅ ይለያያሉ። ሐልቅ ሙሉ በሙሉ ማስወገድ ነው። هذا غير جائز لأن النبي صلى الله عليه وسلم ناحى بحادث صريح صحيح خلق الرأس قلت بهنا حديثا تحلق المرأة شعر رأسها السوء قلت هنا حديث النبي عليه الصلاة والسلام يتلفل لأنه يتشبه مثلا النور فلا بأس بقصه بما فاتر في الدراء مثلا لكن وانجل عين بقدر الحاجة يصل لك ما يقل ما فاتر في السلام ستا فاتر لو بكنو للزينة أم لغير الزينة ها؟ لو بكنو ما فاتر السلام በቃ ዝና ነው ትክክለኛ ምትሆን غير الزنا ነው ጉዳዩ ከውበት ውጭ ላለ ነገር መሆን አለበት። ለምሳሌ ብትባል አንተ አጅዘ አማ ኡነቲ አው የጡነ ከፊረን ወይ ሹፋ عليها ይሄ ምክንያት ነው ያለው። ከማ እንደነበረ ሁሉ ባዕዱ አዝዋጅ ነቢ ሰለላሁ ዐለይሂ ወሰለም ከፊል የነብዩ ሚስቶች የፈዓልነሁ ያደርጉት ነበር። ባዕደ ወፋቲህ ነብዩ ከሞቱ በኋላ ጸጉራቸውን ምን ያደርጉ ነበር? ያፋጥሩት ነበር። ጸጉራቸውን ያፋጥሩት ነበር። ባዕደ وفاة النبي صلى الله عليه وسلم لو بتنا غير الزينة مهون لكو خزوتا غنيو الله لو كان للزينة لو بتن ما بيه النور كنا تجملنا النبي صلى الله عليه وسلم في حياته ما نبي يبه وتبنبر وبرتي زينة برمي واب الله جن بعد وفاة النبي صلى الله عليه وسلم إنهن أمهات المؤمنين يؤمنون إنات مسلهن لا تزوجهن بعد النبي صلى الله عليه وسلم أي أحد من الصحابة ما من ما أدبار حيث ما يتفكر من صلى الله عليه وسلم فلذي أدراسهم من هذا አሳጠሩ በቃ ካሁን በኋላ አንደኛ ውበት አያስፈልገኝም። ውበት መኖሩ ነው እንጂ መጥፋቱ አይደለም። ማሳጠር ውበት ቢሆን ኖሮ ነብዩ ከሞቱ በኋላ አይደለም ያሳጠሩ። በቃ ግልጽ ይሄ ነው። ማሳጠር ትችላለች የአንዲት ልጅ? አዎ ትችላለች። የነብዩ ሚስቶች እንዳሳጠሩ ማሳጠር ትችላለች። የነብዩ ሚስቶች ለውበት ነው ወይንስ ለጉዳይ ነው? ለሐጃ ነው። ለሐጃ ነው ያሳጠሩት። ለውበትማ ቢሆን ኖሮ መቼ ነበር የሚያሳጠሩት? ነብዩ በህይወት በነበሩበት ጊዜ ነበር የሚያሳጥሩ። ስለዚህ አንድ ሴት ልጅ ማሳጠር ትችላለች የሚባለው ለገይሪ አዚና ተውበት ውጭ ላለ ነገር ብቻ ነው። አልገባችሁም? ግልጽ አይደለም። ግልጽ ነው ትሉኛላችሁ። ከማካነ እንደነበሩ ሁሉ ባዕዱ አዝዋጅ ነቢ ሰለላሁ ዐለይሂ ወሰለም ከፊል የረሱል ሚስቶች የፈዐልነሁ ያደርጉት ነበር ባዕደ ወፋቲሂ ነቢዩ ከሞቱ በኋላ ለምን መሰላችሁ የሚያደርጉት ይህን ድርጊት የሚያሳጥሩት ጸጉራቸውን ሊተርኪህነት ተዘዩን ውበትን ስለተው ነው። መጃጃጥን መዋብን ስለተው ነው። መዋብ ጸጉሩ በመኖር እንጂ ጸጉሩ በመሄድ አይደለም። ማስወገድ ውበት ቢሆን ኖሮ መቼ ነበር የሚያስወግዱት እ አልገባችሁም? كما كان بعض أزواج النبي صلى الله عليه وسلم يفعلنه የነብዩ ሚስቶች እንደሚያደርጉት بعد وفاة ነብዩ ከሞቱ በኋላ ለምን አደረጉን? ሊተርኪህነ ስለተው አስተዘዩነ መዋብን ስለተው ነው። بعد وفاة صلى الله عليه وسلم ነብዩ ከሞቱ በኋላ ወስቲግናኢህነ በቃ ተብቃቅተዋል፣ በቅቶናል ማለታቸው ከምን ተብቃቁ? አንተጥዊል ሻዕሪ ፀጉርን ከማስረዘም በቃቸው በቃ ጸጉርን ከማስረዘም በቃቸው አለም በቃኝ ብለዋል ማለት ነው። ከነብዩ በኋላ ትዳር ስለዚህ ምን ማድረግ ብቻ ነው እንትን ወጪ ብቻ ነው የሚጠይቃል። ስለዚህ ምን አደረጉት? አሳጠሩ። ያሳጠሩ ለውበት አይደለም። ስለዚህ ለውበት ብላ አንድ ልጅ ማሳጠር አትችልም። አንደኛ አላደረጉትም ሰሃቢዎች የነብዩ ሚስቶች ያደረጉት ነብዩ ከሞቱ በኋላ ነው። ለውበት አለመሆኑ ይሄው ራሱ መረጃ ነው። አንድ ይሆንናል። ሁለተኛ ማሳጠሩ የነማን style ነው? ማዕሪፉሁ ጀይደን ሴት ልጅ በተፈጥሮዋ መጀመሪያ ድሮ ጀምሮ ጸጉር ማስረዘም እንጂ ጸጉር ማሳጠር ውበቱን አያውቅም። ስታሳጥረው ያየችዋለ። የነማን ነው ብለናል? مغنيات وممثلات في المسرح የሚያደርጉ ሴቶች አካሄዱ ያንን ሰይ ለመከተል ካልሆነ በስተቀር ውበት አይሆንም። ገብታችኋል? ወስተግና ይህን ምን ማለት ነው? ወስተግና ይህን ወሰውና ይሄን ምንድን ነው እ ወአማ እና ማለት ነው አማ ማለት ወአማ ኢንካነ ከሆነማ ቀሱል መርአቲ የሴት ልጅ የልጅቱ አላማ ከሆነ ቀሷ ፍላጎቷ ሀሳቧ አላማዋ ታርጌቷ ከሆነ ሚንቀስ ሸዕሪሃ ፀጉሯን በማሳጠር አላማዋ ከሆነ በቃ ሚንቀስ ሻሪሃ ወተሸቡህ መመሳሰል ከሆነ ቢልካፊራት በካሃዲያን ሴቶች ወልፋሲቃት አመፀኛ የሆኑ ከሸሪዓ ውጭ የሆኑ ሴቶች ልቅ ሴቶች አሉ። የእነሱን አይነት በአጋጣሚ ሊያምሩ ይችላሉ። ሚነል አጀብ አንድ ሴት ልጅ አንዲትን ሴት ልጅ ስትመለከታት ራሷን ልትጠላት ትችላለች። ታምራለች ያቺ በቃ ጸጉር ተለቆ ከቃሪያ ስሪ ጋር ልታምራ ትችላለች። ይህ ሸይጣን አላይ ሸይጣን ሰይጣን አለ። የለበሱት ፋራዎች እነዛ እንትኖች አይደሉም፣ ግን ሸይጣን አለ። ውስወሳ ይችኛይቱ ሂጃቡን የለበሰችው ልጅና ጸጉሯን የማታሳየው ልጅ እንዴት ያምርባታል፣ አቋሟ ልትስ ትችላለች፣ ውስጧን ይነካታል። ያቺ ልጅ አፍ ልጅ የሆነ normal ውበቷን አይደለም ሸይጣን የሚያሳያል፣ አስውቦ ነው የሚያሳያል። የሚገርም ምን አለ የውበት ሳሎን አለው አይደል? ሸይጣን አለ ያሳያል፣ አሳምሮ ያሳያል፣ ለመወስወስ ማለት ነው። ወንዶች ብቻ አይደለም እኮ የሚወሰወሱት ሴቶችም በሴቶች ይወሰወሳሉ። እኔም እንደሷ ብሆን በጣም ያምርብኛል፣ ማርካለሁ ትላለች። እዚህ በኩል ይገባባታል። ወንድም በስሜት እሷን ደግሞ በመመሳሰል ይወሰውሳል። وأما أما إن كان قصد المرأة የሴት ልጅ ሀሳቧ ከሆነ ፍላጎቷ ከሆነ ምን ቀስ ጸጉሯን ስታሳጥረው አላማዋ ከሆነ ወተሸቡ መመሳሰል ከሆነ አላማዋ በእነማን ቢልካፊራ ከሀዲያን ሴቶች والفاسقات አመፀኛ ከህግ ወጡ ሴቶችን እነሱን መመሳሰል ከሆነ ወይም ደግሞ አውት ተሸቦ መመሳሰል ከሆነ بالرجال ወንዶችን እንደ ወንዶች ፍሪዝ ለማድረግ ከሆነ አንዳንድ ሴቶች ይኖራሉ ወንድን ለመምሰል አንዳንድ ሴቶች አሉ። ይሄ ብዛት የሚታይ ነገር አይደለም። አንዳንድ ሴቶች ወንድን መስለው የወንድ ሱሪ እዛው ሱሪ ውስጥ ራሱ የሴትና የወንድ ብለው ከፋፍለውታል አይደል? ሀታ ያንን እንኳን እንደበዛ በአባባላቸው እንኳን የሴቶችን ማለብሳለች የወንድ ሱሪ ሱሪ የወንድ ሱሪ ማለብሳለች። አለ። አንድ አንዳንድ አልፎ ሊኖር ይችላል። ሸሪዓ ሲወጣ ደግሞ አይኖርም ተብሎ አይደለም በቢፈጠር ተብሎ ነው። አንደኛ ጸጉሯን ስታሳጠር ዓላማዋ ተሸቦ ቢልካፍራት በካህዳን ሴቶች መመሳሰል ወልፋሲቃት በአመፀኛ ሴቶች ከህግ ወጡ ማለት ነው። ከሸሪዓ ድንጋጌ ያፈነገጡ ሴቶች ማለት ነው። ፋሲቃት ማለት ዝሙተኛ ሴቶች አው ተሸቦ ወይ መመሳሰል ከሆነ ድርጃል ወንዶችን መመሳሰል ከሆነ አላማዋ ሰሃዳ ሐራም ይህን ጊዜ ፍጹም ሐራም ነው የሰራቸው። አላ ከባኤር ትልቅ ወንጀል ነው በጣም ትልቅ ዘግናኝ ወንጀል ነው። ወንድም መመሳሰል በትሪ ወይ ካፍራ ሴቶችን ከልይት style ማን style የሚባል ለመስራት ከሆነ ወልፋሲቃት ወልካፊራ ወልካፊራት ወልፋሲቃት ግልጽ ነው አይደል? እንደዚህ ከሆነ ሐራም ነው። بلا ሸክን ያለምንም ጥርጥር ሐራም ለምን ሊነህይ ተከልክሏል። عن التشبه መመሳሰል ተከልክሏል። بالكفار ከሃዲያኖችን እንዳትመሳሰሉ ተብሏል። عموما በጥቅሉ ነው የተከለከለው። በአለባበስም በቃ من تشبه بقوم فهو منهم በአለባበስም ነው በማንኛውም ዘይ እነሱ መምሰል የለብንም። ያጋጣሚ እነሱ ጀምረውት ከሆነ የእነሱ መገለጫ ከሆነ ነው እነሱ መምሰል የሌለብን። አንድ ላይ የጀመርነው ከሆነ ምንም ማንም አያገባው የማንም አይደለም ባህሉ። ግን እነሱ የጀመሩት ከሆነ የአመፀኝነትና የእነሱ style እነሱ ያመጡብን ከሆነ ይሄ በእነሱ ጎዳና መሄድ ከዚህ መጠንቀቅ ያስፈልጋል። ተሸፍነዋለች እኮ በሂጃብ ጸጉሯን አለቀው ትሄዳለች ማለት አይደለም። እዛው ሂጃብ ስር ሆኖ የእነሱን አይነት አቆራረጥ መቆረጥ የለበትም ማለት ነው። እንጂ ለጥሩ መሄዱ ራሱ ወንጀል ነው። እንደገና መመሳሰል ቆርጦ ራሱ ኒቃብ ብትለብስበትም ያው ነው፣ ሐራም ነው። ማሳየትና መቁረጡ ራሱ እነሱን አስመስሎ መቁረጡ ክልክል እንጂ ጸጉሯን ለቃማ መሄዱ መጀመሪያ ባይቆረጥም ክልክል ነው። ለቆ መሄዱ እዛ ጋር የሚያቀበለው አይመስላችሁም? በጣም እንዳይመስላችሁ فهذا محرم እርም ነው። ከላሸከ ቢላሸክል ያለምንም ጥርጥር ይሄ ሐራም ነው። ወንዶችን ለመመሳሰል ካፊራት ሴቶችን ለመመሳሰል ፋሲካትን ለመመሳሰል ከሆነ ግልጽ ነው አይደል? ፋሲካትና ካፊራት ምንድን ነው ልዩነት? እ ፋሲካት ማለት ነው ሙስሊም ብቻ ሁን አዎ አንድ ላይ ስለተዘረ አንድ ላይ ስለመጣ ካፊራት ኢአማኝ የሆኑት ናቸው። ፋሲካት ደግሞ ከሙስሊም ያልተነገሱ ሊሆኑ ይችላሉ። እነዛን ፋሲካት ይባላሉ። ፋሲካት ካፊርንም ይዟል ገይረል ካፊርንም ከህግ ውጭ ወጣ ማለት ነው፣ ያፈነገጠ ማለት ነው። ከሙስሊሙ ሴቶች ውስጥ የሚያፈነግጡ አሉ። ሱሪዋን ለብሳ ፀጉሯን ለቃ ምሴት ትኖራለች። ሂዳያ አላህ ይስጣቸው። መርገም ሳይሆንለትም አላህ ሂዳ ይስጣቸው። አላህ ይመልስልን። አላህ ያስተካክልልን። فهذا محرم እርም ነው ቢላ ሸክል ያለምንም ጥርጥር ሊነህይ ስለተከለከለ አን ተሸቡህ ቢል ኩፋር ኩፋሮችን ከመመሳሰል ስለተከለከለ ዑሙመን በጥቅሉ በጥቅሉ ተከልክለ በፀጉር ስታይል ነው እንዴ ወይ በሆነ ነገር ሊሆን ይችላል እንጂ ላ በማንኛውም በአለባበስም በአበላልም በማንኛውም ብዬ እነሱ መምሰል የለብንም ወአን ተሸቡህ ልመርአቲ ሴት ልጅን ከመመሳሰል ተከልክሏል ነብዩ ከልክለዋል። ድርጃል ወንዶች እንዳትመሳሰል ከልክለዋል ነብዩ አለይሂ ሰላቱ ወሰላም። እንደውም ሐዲሱ ባለፈው ጁሙዓ ላይ ተነግሯል። አንድ አላህ በጥሩ እይታ ከማያቸው ሰዎች ውስጥ ሴት ልጅ ወንድን የምትመስል በማንኛውም አካባቢ እችን አላህ አይመለከታትም። አይመለከታትም ማለት የአይን ረሕማ በእዝነት እይታ አያትም። አማ ቢልገደብ ፈሰየራሃ ያያታል፣ በቁጣማ ትታያለች። ምን ለዚህ ጣሙ ገደብ አላህ በጣም አደጋ ነው። ወኢን ካነል ቀስቱ አላማዋ ከሆነ ግን እቺ ጸጉሯን ስታሳጥር ምንሁ ተዘዩ ተዘዩን ብቻ እንደው ለውበት ብቻ ከሆነ ከለድ የባህል ግልጽ የሚሆንልኝና ለዑለማዎች ያላቸው አመለካከት አንሁ ላይ አይበቃላትም አይበቃም። ግን መሐረም ነው ማለት አይደለም። ተገናኙ ወንጀል ሰርታለች። ጸጉሯን ስታሳጥር ለመዋል እና ራሷን የራሷን ውበትና ጀማሏን ለመጠበቅ ከሆነ ፈል ወለዚ የባህሩ ግልጽ የሚሆነው እና ይፋ የሚሆነው ከነብዩ ሴቶች ድርጊት አንጻር ስንመዝነው አይቻልም። ብትቶ ይሻላል፣ ብትቶ ይሻላል። ስታሳጥረው አላማዋ ቀሷ ግን ቢልካፊራት ወልፋሲቃት ወቢሪጃል ለመመሳሰል ከሆነ ሀዳ መሐረም ቢላ ሸክ ሊነሂ አን ነቢ ሰለላሁ عليه ወሰለም ነብዩ ዐለይሂ ሰላቱ ወሰላም ስለከለከሉ። እሺ ለውበት ብቻ ከሆነ ይቻላል። ለውበት ብቻ ከሆነ አይቻልም፣ ለውበትም አይቻልም። ከውበት ውስጥ ከሆነ ያንኛው ግልጽ የሆነ ሐራም ነው ቢላ ሸክ ነው። ለውበት ከሆነ ደግሞ የምታሳጥረው እኔ ከሊቱን ለመምሰል አይደለም ከሊቱን ለመምሰል አይደለም፣ በቃ ለራሴ እንዳምር ነው ማንነቴ እንዳምር ነው ብላ ከሆነ አይቻልም። ብታደርገው ግን እንደዛንኛው አድርገዋለች አይደለም። ወንጀሉ ይለያል በቀስ ልዩነት ማለት ነው። በቀስ ልዩነት ወንጀሉ ይለያያል። ካፍራት ሴትን ለመመሳሰል ከሆነ ከሀዳ ሙሐረምን ብላ ሸክ ግን ለውበት ብላ ከሆነ ባታደርገው ይሻላል። አለማድረጉ ነው ጥሩ ላይ አይበቃላትም ማለት ነው። በሁለቱም ጊዜ አይበቃል፣ ግን ልዩነት አለው ነው። ወኢን ካነ ልቀሱ ግቡ ከሆነ አላማዋ ከሆነ ሚንሁ ከማሳጠር ማለት ነው። ሚንሁ አተዘይን መዋብን ከሆነ ፈለዚ የባህሩ ግልጽ የሚሆነው ከነብይ ሴቶች አሳጥረዋል ብለናል አይደል? ለማሳጠር ደሊል ይሆናል። አንድ ክላስ ፈጣሪ ቢመጣ ምን ያደርጋል? የነብዩ ሚስቶች ያሳጥሩ ነበር፣ ማሳጠር ትችላለች ነው። በቃ ይሄን ላመጣ ይችላል። ይሄን ደሊል ባመጣ ምን ትለዋለህ? ይችላል። የረሱል ሚስቶች ባዕዶ አዝዋጅ ነቢ ስለ ላ ስለም ቀሰርና ሻዕራ ርኡሲህን አሳጥረዋል። በቃ አሳጥረዋል። ማዛፍ ይችል የነብዩ ሚስቶች ያሳጠሩት ባዕደ ወፋት ነቢ ስለ ላ ስለም ከነብዩ በኋላ ነው። ማሳጠሩ ውበት ቢኖረው ኖሮ መቼ ነበር የሚያደርጉት? ከረሱል የረሱል በህይወት እያሉ ያደርጉት ነበር። ስለዚህ ለማሳጠሩ በኩል ነበር قال شيخنا الشيخ محمد بن امين الشنقيطي رحمه الله في اضواء البيان اضواء البيان የሚባለውን ተፍሲር ተፍሲር القرآن بالقرآن ቁርአንን በቁርአን የፈሰሩበት ነው በጣም ታላቅ ተፍሲር ነው የቁርአን ተፍሲር አضواء البيان የሚባል አላቸው الشيخ الشنقيطي ሞሪታኒያዊ ናቸው መዲና ዩኒቨርሲቲ ውስጥ ያስተምሩ የነበሩ ናቸው የእነ ፈውዛን ራሱ ሸፍ ናቸው قال قال شيخنا الشيخ شيخنا ብለውናል የኛ ኡስታዝ ሸኻችን መሐመድ አልአሚን ሽንቄቲ እንዲህ ብለዋል። ምን ኪታብ ውስጥ ፊ አድዋኡል በያን አድዋኡል በያን የሚባለው ኪታባቸው ውስጥ አድዋኡል በያን የሚባለው ኪታብ ምንድን ነው? ፊቅህ ሐዲስ ምንድን ነው? ተፍሲር ነው። ተፍሲሩል ቁርአን بالقرآن ቁርአንን በቁርአን ነው የፈሰሩ። ሱረቱል በቀራ ውስጥ አንዱን አያት ሲይዘው ከየትም አያፈልገው ያንን አያ የሚፈስር ያመጡልሃል። ቁርአንን በቁርአን ያገናኙ ከዛ በሐዲስ ከዛ በአቋል ዑለማ የሚገርም ተፍሲር የሚገርም ተፍሲር قال شيخنا الشيخ محمد الأمين الشنقيطي رحمه الله من ይላሉ في أضواء البيان أضواء البيان ላይ አንድ የተናገሩት ንግግር አለ ምን አሉ ሼክ እነ العرف ተለምዶ ማለት ነው ዕርፍ ማለት ካልቸር የምንለው ነገር ነው የአንድ አካባቢ እንትን ይኖራል አለዚ ሷረ የሆነ ጃሪየን ሲሰራበት የነበረ ሲከቲር የሚነል ብላድ በብዙ ሀገሮች ሲሰራበት የነበረ ዑርፍ ዑርፍ ማለት ተለምዶ በሉ إن العرف ተለምዶ الذي ይህ ተለምዶ ፋረጃሪየን ፋረጃሪየን ሲከናወን ሲደረግ የነበረ ሲከፊር ሚነል ቢላድ በብዙ ሀገሮች ሲከፊርን ብዙ ሚነል ቢላድ ከሀገር ብዙ ሀገር ውስጥ ሲሰራ የነበረው ቢቀጥዕ ልመርአ ሴት ልጅ መቁረጧን ይመስል ማስተካከሏን ይመስል ሸዕረ ረእሲሃ የራሷን ፀጉር የተወሰነ መቁረጧን ይመስል ኢላ ኡሱል ይሄ እስር እስከሚደርስ ድረስ በጣም ታሳጥረዋለች ቁጥር 3 ቁጥር 2 ይላል። ከታች ድረስ ማለት ነው እንደሆነ ኢላ ቁርቢ ኡሱል ይሄ ማለት ምንድነው? መብቃ ማለት ነው። ኡሱል ማለት እዛ መብቃው አካባቢ አድርሳ ታስተካክለዋለች። ላትላጨው ትችላለች። ከተላጨ በመላጨ ከተላጨ ምንድነው የሚባለው? حلق ነው የሚባለው። በጣም ካሳጠረችው ደግሞ ያው قطع ነው፣ قص ነው የሚባለው። እነ ኡሱል አድርሰው የሚቆርጡ ነበሩ። إن العرف ተለምዶ አንዳንድ ሀገር ላይ እንደዚህ አይነት ተለምዶ አለ። صار جاريا ሲሰራ የነበረ ተለምዶ ሲከፊር የሚነል ቢላድ ብዙ ሀገሮች بقطع المرأة ሴት ልጅ መቁረጧን ይመስል ሻዕረ ረእሲሃ የራሷን ፀጉር ማሳጠርን ይመስል እስከምን ድረስ ነው የምታሳጠረው? إلى قرب أصول እስከ ስር ድረስ ትቆርጠዋለች። ይሄ سنة إفرنجية የፈረንጆች ሱና ነው ይላሉ። إفرنجية ፈረንጅ ማለት አረብያ የለም እ سنة ገኒም አስፈር የነጮች ምንድን ነው ሱና ነው። ኢፍረንጅያ ይሉታል። ሱነቱን ኢፍረንጅያ የፈረንጆች ሱና ነው። ይሄ ማሳጠር ሙኻሊፈቱን ተጻራሪ ናት። ይቺ ድርጊት ሊማ ካነ አለይህ ለነበሩበት እነማን የነበሩበት ኒሳኡል ሙስሊሚን የሙስሊም ሴቶች የነበሩበት የሙስሊም ቀደምቶች እነሱ ናቸው ይገኛል። ባው ሂበውኢ ሃኡላ በነዛ ብርሃን ላይ ነው የኛ ሴቶች መከተል ያለባቸው ወኒሳኢል አረብ ራሱ በምን ተቃራኒ ነው የሚገኘው? አንደኛ ኒሳኡል ሙስሊሚን የሙስሊም ሴቶች የነበሩበትን አካሄድ የተጻረረ ነው፣ ሙኻሊፍ ነው። ሁለተኛ በአካሄድ እንኳ ብንሄድ ወኒሳኢል አረብ ቀብለ ልእስላም ከእስላም በፊት የነበሩ የአረብ ሴቶች ከነበሩበት ተቃራኒ ነው። ሰያቸው ማለት ነው። ከነዛ ጋር እንኳ ይቃረናል። እነሱ ደሊል ይሆኑናል ማለት አይደለም፣ አዲስ የመጣ ለመሆኑ ነው። ወደ አረቡ ዓለም አዲስ የመጣ ነው፣ ከፈረንጆች የመጣብን ነው። እና እንኳን ሸሪዓ ያዘደገው አይደለም ከሸሪዓው በፊት የነበሩ አረብ ባህል ውስጥ ያልነበረ ነገር ነው ያመጣችው። እደግመዋለሁ እነል ዑርፈ ተለምዶ አለዚ ይህ ተለምዶ ፋረጃሪን እየተሰራ የነበረ ፊከተል ምናል ብላት ብዙ ሀገሮች እየተሰራ ያለው በአረቡ ዓለም بقطع المرأة ሴት ልጅ መቆረጧን ይመስል ሸዕረ ረእሲሃ የራሷን ጸጉር ኢላ ቁርቢ ኡሱሊሂ ምን ማለት ነው ቁርበ ኡሱል ኢላ ቁርቢ ኡሱሊሂ ማዕና ኢላ ቁርቢ ኡሱሊ እስከ ስሩ ድረስ ማለት ነው። ቁርበል ኡሱል ማለት እስከ ስሩ ድረስ ወርደዋለች። በጣም አፋጠራ በጣም ማፋጠሩም ይሁን የተወሰነ ማፋጠር ሁለቱም ክልክል ነው። ኢላ ቁርቢ ኡሱሊህ የሚያደርጉት መቁረጥ እየተሰራበት ያለው ይህ ተለምዶ ሱነቱን ኤፈንጂያ የፈረንጆች ሱና እንጂ በሸሪዓ የመጣ አይደለም። የእነማን ሱና ነው? የፈረንጆች ሱና ነው። ሙኻሊፈቱን ተጻራሪ ነው ደግሞ ምንን ይጻረራል? ሊማ ካነ አለይ ለነበሩበት እነማን የነበሩበትን ይጻረራል። ኒሳኡል ሙስሊም የሙስሊም ሴቶች የነበሩበት የድሮዎቹ ቀደምቶቹ ሰሃቢዮች ሰሃቢያቶች ማለት ነው። ከነሱ አካሄድ ጋር የሚጻረር ነው። ሌላ ባህልም አይደለም፣ የአረብ ባህልም አይደለም። ወኒሳኢል አረብ የአረብ የአረብ ሴቶችን ድርጊት ጋር ይጻረራል። ቀብለ ኢስላም ከኢስላም በፊት የነበሩት የአረብ ሴቶች ድርጊትም ጋር ራሱ ይጻረራል። ባህላችን አይደለም። ከኢስላም በፊት እኮ ነበር ብለህ እንኳን አትከራከርበት። አልነበረም። አዲስ ከምዕራባውያን መጣ ነው ለማለት ነው። ፈሆ ይህ ጸጉርን ማሳጠር ሴቶች ጸጉራቸውን መቆረጣቸው ምን ጁምለትን እንሕራፋት ከማፈንገጥ ውስጥ ይደመራል። ምን ጁምለትን እንሕራፋት እንሕራፋት ማለት ምንድን ነው? እ ማፈንገጥ ኢንሻአላህ ምን ጁምላ ምንድን ነው? ምን ጁምላ ይደመራል። ከዛው ውስጥ ነው የሚቆጠረው ማፈንገጥ ብዙ አይነት ማፈንገጥ አለ። ጸጉር ማስተካከል ይኖራል፣ ሱሪ መልበስ ይኖራል። ይተለያያል። እነሱ ነው አረቦች ዘፋኝነት ማዳመጥ ነው ስንት የሆነ እነሱ መመካከል አለ። ፈሁ ይህ ጸጉርን ማስተካከል ሴት ልጅ መቆረጧል እንጂነትን እንሽራፋት ለማፈንገጥ ስለሚደመረው አለቲ አመትን በልዋ አሁን በላኡ ዓለምን አጨናንቋል። አመትን በልዋ ይህ በላ በየቤቱ ገብቷል። አመት ማለት አዳርሷል ማለት ነው። አልበልዋ ይህ ፈተና በየቤቱ ገብቷል ማለት ትምህርት ቤት ውስጥ የምትልጅ የምታየው እነሱ ነው። እዚህ ነው ብዛት ጋር አነስተኛ ናቸው። ሀታ ራሱ ሂጃቡ ሲለበስ ሂጃቡ ኒቃቡ እንደዚህ ሲወድቅ ላይ እንትን ሲል ፀጉራቸው ያስይዛል አይደል? የተያዘው ፀጉር ታየዋለህ ላይ ተወጥሮ ልብሷን ሂጃቧን ወጥሮ ፀጉሯ ይታያል። ይሄ እንደዛ መሆን የለበትም። ወደ ታች ነው መለቀቅ ያለበት፣ መታየት የለበትም። ምስሉ ፀጉሯ ረጅም ነው መባል የለበትም። እንዳያስታውቅ ነው ታስተኛ ይሄ ነው ሂጃቡ የሚያዘው። ኢንሻአላህ እየቀራች ስለሆነ ምንም ማለት ነው መካከል አለበት لما كان عليه نساء المسلمين ونساء العرب قبل الإسلام فهو ይህ من جملة الانحرافات ከማፈንገጥ ውስጥ ይደመራል التي ይህ ማፈንገጥ ያልነው አመቲል በልዋ ፈተናው አዳርሶታል ሀገሩን አጠለቅልቆታል ይህ ፈተና ቢሃ በሷ በዚች ፈተና አገር ተዳርሷል ፊዲን በዲንም ላይ እንደዚሁ ፈተናው መጥቷል ወለኹሉቅ በተፈጥሮም ላይ ከፍተኛ ተጽዕኖ አምጥቷል። በላእ መጥቷል። ምን ጅምለትን እንሽራፋት ከእንሽራፋቶች ውስጥ ይጀምራል። አለቲ እነዚህ እንሽራፋት ማፈንገጦች አመቱል በልዋ አመት ምንድን ነው አመት አለ አመት አመት ማማዕና አመት አዳርሷል። አልበልዋ ፈተናው አዳርሷል። ቢሃ በዚች እንሽራፋት የመጣው በላ አዳርሷል። ምንም አዳርሷል? ፊዲ በሃይማኖት ውስጥ ገብቶ አዘቅቶች ውስጥ ከቷቸዋል። እንደዚህ ጸጉሯን የለቀቀች ልጅ አብዛኛው ኢባዳ ላይ ደካ ናት። አንድ ጊዜ ማሰንገጥ ከተጀመረ ፈለማ ዛጉ አዛገ አላሁ ቁሉበሁም ልባቸው ሲደርቅ ለዛው አደረቀው ይላል። ደረቀ። ይሄ ነው ይሁን ሐራም ከተጀመረ አልሐራም ይትበዑ ሐራም ሐራም ሲጀምር አንድ ሰው ሐራም ነው የሚከተለው። በቃ እየረሳው እየተዳፈረ መጨረሻ ላይ ባህል ያደርገዋል። መጨረሻ ላይ ስልጣኔ ያደርገዋል። በቃ ያን ያላደረገውን ሐራ ያደርገዋል። እስከዚህ ድረስ ይደርቃል። የሰው ልጅ ደረቅ ነው የሚሆነው። ላይ ተገበ አምን አመት ልበልዋ አዳርሷል አልበልዋ ፈተናው አዳርሷል ቢሃ ፊዲን በሃይማኖት ውስጥ ፈተናው አዳርሷል ወል ኹሉቅ ስነ ምግባርንም ቀይሯል ኹሉቅ ጠባይን ባህልም ይበላሻል ጸጉሯን መልቀቅ ከጀመረች አጅነብይ መጨበጥ ትጨብጣለች አይደል እንዴ? ሂጃቡን አለበሰችው። ጸጉር ከተለቀቀ መጨበጥ አይቀርም። ተያይዞ ብዙ ነገር ነው የሚመጣው። በር መክፈት ነው በሐራም ወልኹሉቅ ስነ ምግባር ይበላሻል። ወሰምት ቀጥተኛ ከነበረው ፖዚሽንን መውጣትን ያመጣል። ቀጥተኛ አካሄድ ማለት ነው። ሰምት ማለት ወገይሪ ዛሊክ ሌላም ሌላም ይፈጠራል። በዚህ ሌላም ሌላም ይመጣል። ገባችኋል? አመትል በልዋ በላው ያዳርሷል። ሲዲን በሃይማኖትም ላይ በላው መጥቷል። ወልኹሉቅ በጸባይም ላይ በስነ ምግባርም ላይ እንደዚሁ ለውጥ አምጥቷል። ወሰም ሰምት ምንድን ነው? سمت ምንድን ነው? እ صمت ና سمت ይለያል። صمت ማለት ጸጥታ ማለት ነው። صمت ማለት ጸጥታ ማለት፣ سمت ማለት ደግሞ ቀጥ ያለ position አካሄድ ማለት ነው። ቀጥ ያለ አካሄድ ከዛ እንድንወጣ ያደርገናል። ስነ ምግባር ይበላሻል፣ ዲን ይበላሻል። አንድ ነው። ዲን ይበላሻል ከተባለ እዲን ውስጥ ስነ ምግባር ይገባ ነበር። እኛ ያመጣልን ነው እንዲገባ ነው። ወሰምት ከቀጥተኛው ማካሄድ ማፈንገጥን ያመጣል። ይህ ይህ ማፈንገጥ ማለት ነው። ወገይሪ ዛሊክ ሌላም ሌላም ይመጣል። ثم አጃበ ከዛ መልስ ሰጡ የሚሰራ ይህን ተናገሩና የፈረንጆች ሱና ነው ሴቶች የነበሩበት የሰሃባ ሴቶች ከነበሩበት ጋር የሚጻረር ነው ከአረብ ሴቶች ቀብለል ኢስላም ከነበሩት ከአረብ ሴቶች ጋር እንኳ ሳይቀር ከነሱ አካሄድ ጋር የሚጻረር ነው። ይህ ደግሞ ምን ጅምለቱል ኢንሳካት ይቆጠራል። የዚህ በላዕ ደግሞ ሁሉንም አዳርሷል። በሃይማኖት ተጽዕኖ አምጥቷል። በኹሉቅ በስነ ምግባር ላይ ተጽዕኖ አምጥቷል። ወሰምት በቀጥታ በሆነ በአካሄድ ላይ ራሱ ለውጥ አምጥቷል። ወደ ዛሊክ ሌላም ሌላም አደጋ ፈጥሯል። ثم أجاب كذا ملك ሰጡ ምን حديثي ሐዲሲ ስለዚህ ሐዲስ ቅድም የጠየኳችሁ ማለት ነው ምን ይነሳል? ሱነተ ለፈረንጅያ ነው፣ ሱነቱን አዝዋጅ ነበውያ ነው። የነብዩ ሴቶች ሱና ነው፣ የፈረንጆች ሱና ነው። ጸጉሩን ማሳደግ እ ይችን ሐዲስ ሱብሃ እንዳያመጡ እኛን እያስጠነቀቁን ነው። ሐዲሱ ሱብሃ ያመጣል። እንደ አህባሾች ያለ ካገኘ ይችን ግን የሚያበጥም ትልል ያራግቧታል። በተለይ እንደዚህ አይነት መግቢያ ቤተው የፈረንጆች ሱና እንጂ የነብዩ ሚስቶች ሱና አይደለም። አፍላ ነው የነብዩ ስም ለምን የነብዩ ምስት ጸጉር ያሳጠሩ ነበር ነው የሚለው መቼ እንዴት ይሄን አያነሱ ይሄን አያነሱ ሲናገሩ እንደዛ አይናገሩ ሸኹም ራሱ ማስጠንቀቂያ ያስጠሩ ሐዲስ አለ አይደል የነብዩ ምስት ያሳጠሩበት የሚባል ከመጣ አጃበ ሸኽ እንደ ብለው ነው የመለሱት ምን አለ ثم أجاب عن حديث ስለዚህ ሐዲስ ነብይ እኔ ሸኽ መሐመድ አልአሚን ሽንቅጤ መልስ ሰጥቷል ምን አለ አነ አዝዋጅ ነብይ ሰለላሁ ዐለይሂ ወሰለም የነብዩ ሚስቶች እኹዝነ ይይዙ ነበረ ምን ሩኡሲህነ ከራሳቸው ጸጉር ላይ ምን ያደርጉ ነበር? የእኹዝነ ማለት ቢማዕና ይይዙ ነበር ማለት ምን ማለት ነው? ያሳጥሩ ነበር ለማለት ፈልጎ ነው። የእኹዝነ ያሳጥሩ ነበር ምን ሩኡሲህነ ከራሳቸው ጸጉር ሀታ ተኩነ ከልወፍራ እንደ ወፍራ እስከምትሆን ድረስ ወፍራ ማለት ያልወደቀ ጸጉር ማለት ነው። ቀጥ ያለ እዚሁ ላይ እዚሁ ራሱ ላይ የሞላ ጸጉር ወፍራ ይባላል። ለማ የሚባል አለ እስከ ትከሻ ወረድ ያለው ከዛ ደግሞ በጣም ይወርዳል። ዘዋኢቡ በትከሻ ላይ የሚወርቀው ዘዋኢ በትከሻ ላይ የሚወርቀው ነው። ለማ የሚባለው ደግሞ እዚህ ላይ የምንጠለጥለው ወረድ የሚለው ትከሻ ላይ ላይ ትምህርት መስ አይኖረው። ወፍራ ማለት ደግሞ እዚሁ ላይ እያለ ሰፋ ያለ ማለት ነው። እንደ ኮፈሬ አፍሮ النبي أن أزواج صلى الله عليه وسلم ينبذون السوء ይቀንሱ ነበር ሚን ሩኡሲህነ ከራሳቸው ጸጉር ላይ ይቀንሱ ነበር ሀታ ተኩነ ከልወፍራ እንደ ወፍራ እስከምትሆን ድረስ ሐሚድ ወፍራ ምንድን ነው ወፍራ ما الفرق بين الزوائد واللمة والوفرة ምንድን ነው ትከሻ ላይ የሚወድቅ ለማ ምንድን ነው አና አዝዋጅ ነቢ ስለ ላ ስለም የእኹዝነ ምንድን ነው የእኹዝነ አለ ይይዛሉ ምን ማለት ነው ይዛሉ ያሳጥራሉ ይህን ሐዲስ መልስ ሰጥተዋል ስሙ በትክክል ማሳጠር ትችላለች አንድ ሴት ልጅ ለምን ማሳጠር ትችላለች ሱነቱ አዝዋጅ ነቢ የነቢዩ ሚስቶች ሱና ነው ምን ችግር አለ እነሱን መከተል ማፋጠሩ ውበት ካለው ማይጥፍ ይፈልጋል ለምትከፈይ ነው ይሄን ከሆነ ተልበሽ الحجاب ሌላ ብታመጣበት አትቀበልም ጥቅም ጥቅም ያለው የሚመስለው ነገር ተራፈለ بأن أزواج النبي صلى الله عليه وسلم መልካቸው ይሄ ነው ማርኩ ውስጥ ያለው ድርጊታቸው ነው አይደል የሚገልጸው ይሄ ሐዲስ ነው ይሄ ሐዲስ ነው መልካቸው ثم أجاب كذام الفت عن حديثي سلم يلو حديث كيف حديث عن أزواج النبي صلى الله عليه وسلم يأخذن من رؤوسهن حتى تكون كالوفاء فلنا ملكهن بأن أزواج النبي يا نبي ሚስቶች صلى الله عليه وسلم إنما قصرنا يا ያሳጠሩት رؤوسهن የራሳቸውን يا ያሳጠሩት بعد وفاته صلى الله عليه وسلم نبيه ከሞቱ በኋላ ነው ለምን አሳጠሩት? ሊአነሁነ ነበሩ የነብዩ ሚስቶች ሊአነሁነ ምክንያቱም የነብዩ ሚስቶች ኩነ ነበሩ ኩነ ነበሩ የተጀመልነ ይዋቡ ነበር ፊ ሐያቲሂ በነብዩ ህይወት ዘመን ይዋቡላቸው ነበር ወሚን አጅሊ ዚነቲህነ ወሚን አጅመሊ ዚነቲህነ ከውበታቸው ሁሉ ግንባር ቀደም ውበታቸውና ትልቁ ውበታቸው ጌጣቸው ደግሞ ሽዑሩሁን ጸጉራቸው ነበረ በነብዩ ህይወት ለነብዩ የሚዋጉላቸው ሽቱ መቀባት፣ ሻውር መውሰድ፣ የሆነ ነገር ብቻ አይደለም። ጸጉራቸውን አበጣጥረው ጠረኑን ጠብቀው ሁሉን ነገር ለነብዩ አለ ይዘጋጁላቸው ነበር። መሆን ያለበትም እንደዛ ነው። በነብዩ ህይወት እንደዛ ነው። እነማ ነው ያሳጠሩት ሩኡሰሁነ ምንድን ነው ሩኡሰሁነ? ጸጉራቸው እዚህ ቦታ ሩኡሰሁነ ራሳቸውን ያሳጠሩት ቢማዕነ ሸዕረ ሩኡሰሁነ ባዕደ ወፋቲሁ ሰለላሁ ዐለይሂ ወሰለም ነብዩ ከሞቱ ከሞቱ በኋላ ነው። ሊአነሁነ ምክንያቱም የነብዩ ሚስቶች ኩን ነበሩ የተጀመልነ ይዋቡላቸው ነበር የተጀመልነ ይዋቡ ነበር ሲሐያቲ በነብዩ ህይወት ዘመን ወሚን አጅመሊ ዚነቲህነ ከውበታቸው ውስጥ ታላቁ የውበት መገለጫቸው ደግሞ ሽዑሩሁነ ምን ማለት ነው ሽዑሩሁነ ጸጉራቸው ነበር የነብዩ የረሱል ሚስቶች ጸጉራቸው ነበር ዋናው ውበታቸው ደግሞ ጸጉራቸው ነበር ከትልልቅ ውበቶች ውስጥ የሚደመር ታላቁ ውበታቸው ጸጉር ነበር። በነብዩ ህይወት ዘመን ይቀባቡላቸው ነበር። አማ ባዕደ ወፋቲ ነብዩ ከሞቱማ በኋላ ሰለላሁ ዐለይሂ ወሰለም فلهن فلهن ለነብዩ ሚስቶች አላቸው። ህክሙን ኻሱን ልዩ የሆነ ምን አላቸው? ህክሙን ኻስ አላቸው። حتى ራሱ አይገናኝም። አንደኛ ማስተካከል አንድ ሴት ልጅ ጸጉሯን ማሳጠር ትችላለች ብንል እንኳን የነብዩ ሚስቶች ተመልክታ አንደኛ ከነብዩ ሞት በኋላ አሃ አሀ እኔም ባሌ ሲሞት ማሳጠር እችላለሁ لا ለምን فرق አለ። لهن ለነብዩ ሚስቶች ህክሙን ብይን ፍርድ አላቸው። خاص ልዩ የሆነ ለምን የነብዩ ሚስቶች ከነብዩ ሞት በኋላ ማግባት አይችልም። ይቺ ግን ባሏ ከሞተ በኋላ ማግባት ትችላለች። ለዛንኛው ባል መዘጋጀት አለባት ማለት ነው። ውበት ይጠበቅባታል። ተግባባ። ስለዚህ በምንም አይነት መልኩ የነብዩ ሚስቶች ፀጉር ማሳጠር ደሊል ይሆናል። ለምንድን ነው የማይሆነው? ለምን አይሆንም? አንደኛ ነብዩ ከሞቱ በኋላ ስለሆነ ያሳጠሩት አይቻልም። የነብዩ ሚስቶች ማግባት አይችልም። ስለዚህ የነሱ حكم خاص አላቸው። حكم خاص ማለት ምንድን ነው? ልዩ የሆነ حكم ምን ማለት ነው? ልዩ የሆነ حكم ለነሱ ብቻ የተለየ حكم ነው። ይሄ ለምን ለነሱ ብቻ ይለያል? የሙስሊም ሴቶችን ሁሉ ማካተት አለበት እንጂ ለምን لماذا እነሱ ማግባት ስለማይችሉ የእነሱ ህክምና የሌላው ሴት ህክም አንድ ላይ መሄድ አይችልም እዚህ ቦታ ላይ فلهن حكم خاص ልዩ የሆነ حكم አላቸው። ብሄነ ለነሱ ብቻ የሚለየ حكم አላቸው። ላቱ ቱሻሪኩሁነ ፊ የማይጋሯቸው امرأة واحدة አንድ ሴት እንኳ አትጋራቸው። من ሴቶች ጀሚዒ አህል አርድ ምድር ላይ ያሉ ነዋሪዎች ሁሉ እነሱን የማይጋሯቸው የራሳቸው حكم ነው። ግልጽ ነው፣ ይገባል። ይህ ግልጽ ነው። فلهن حكم خاص ልዩ የሆነ حكم አላቸው። بهن ለእነሱ የሚለይ አላቸው። ላትሻሪኩሁነ ላትሻሪኩሁነ ምንድን ነው የማይጋሯቸው የሆነ ፊህ ምርአቱ ዋሂድ አንድ ሴት የማትጋራቸው የሆነ የራሱ حكم ለብቻ ላይ የራሳቸው የግል حكم አላቸው። ሚኒሳኢ ጀሚዒ ሚኒሳኢ ሴቶች جميع ሁሉም أهل الأرض በምድር ላይ ያሉት ነዋሪዎች ሁሉ ሴቶች የማይጋሯቸው የሆነ የግል ባህሪያቸው حكم ኣቸው وهو ይህ የግል የራሳቸው ሴቶች የማይጋሯቸው የራሳቸው ብቻ የሆነው حكم ምንድን ነው ይባል እንቂጣኡ መቋረጥ አመሊህን ተስፋቸው ተቋርጧል። እንቂጣ በመቋረጥ አመሊህን ተስፋ አመልና አመል ይለያል። በአይን ከሆነ አመሊህን አመል ማለት ምንድን ነው? ስራ ማለት ነው። አመል ከሆነ ደግሞ ተስፋ ማለት ነው። ተስፋቸው ተሟጧል፣ ተቋርጧል። ለምን ተስፋቸው ተቋርጧል? የማግባት ተስፋቸው ተቋርጧል። በቃ የለም። ኡማሃተል ሙእሚኒን ናቸው። የሙእሚኖች እናት ስለሆኑ ማንም አያገባቸውም ማለት ስለዚህ አይገናኝም። እንደሌላው ሴት አይሆንም ሁክማቸው ወሆ ይህን ሁክመን ኻስ ያለው ለእነሱ ብቻ የተለየ ዱንያ ላይ ያለ ሴት ማንም ማትዳራቸው የሆነ ሁክም እንቅጣው አመልህነ ተስፋቸው መቋረጡ ነው። እንቅጣአን ኩልየን ሙሉ በሙሉ ነው የተቋረጠው ተስፋቸው በምንም አይነት መልኩ የሚሻሻል አይደለም። አይ ያሉለደች መውለድ ትችላለች ዘር ትተካ አይባልም። የለም በቃ አልኳል እንቅጣአን ኩልየን ሙሉ በሙሉ ነው የተቋረጠው። ኤክሰፕሽናል እንኳን የለም። ነብዩ ከሞተ በኋላ የነብዩ ሴቶች በምንም አይነት መልኩ ማግባት አይችሉም። እናት ናቸው። እናቱን ማግባት ማንም አይችልም። ማንም ሰሃባ ያጠይቃቸው አላገባቸውም። ለዚህ ፈሁን እንቅጣ አን ኩልየን ሙሉ በሙሉ ተስፋ ቆርጠዋል። ሚነ ተዝዊጂ ከተዝዊጅ ማለት ነው። ከትዳር ዓለም ከጋብቻ ዓለም ተስፋ ቆርጠዋል። ወየእቲህነ ሚንሁ ከሱ ቆርጠዋል። አሁንም አልየእሰ አልየእሰ ለዚ መቁረጥን ነው የቆረጡት። ላዩምኪኑ ኢምፖሲብል የምንለው ነገር ላዩምኪኑ በምንም አይነት መልኩ የማይቻል አዩ ኻሊቀሁ ጠመዕ እንደ ፍላጎት ተስፋ ትንሽ እንኳ ተስፋ የተቀላቀለው ያልሆነን መቁረጥ ቆርጠዋል። በቃ ለመግለጽ ፈልገው ነው በጣም ለመግለጽ እንጂ የመጀመሪያው ይበቃ ነበር። እንቅጣ አንኩን ብዬ ያለው ይበቃል። ምን ከተዳር ዓለም ተስፋ ቆርጠዋል። ወየእቲህን አሁንም ተስፋ ቆርጠዋል። ላተይአሱ ምን ረሒማ ፈኢነሁ ላ የአሱ ምን ረሒላ ኢለል ቀውም ካፊሩን አለ አይደል? ያንኛው የእስና የእስ ይለያል። ይሄ የትእዛዙ የእስ ነው። ተስፋ እንዲቆርጡ አድርጎ አላህ በቃ በምንም አይነት መልኩ እናንተ ኡማተል ሙእሚኒን ናችሁ፣ ማንንም ማግባት አትችልም ብሏል። አትችልም ብሏቸዋል። ይሄ ተስፋ መቁረጥ ወንጀል አይደለም። ወየእቲህነ ሚንሁ ከትዳር ቆርጠዋል። አልየእሰ ተስፋን ቆርጠዋል። አለዚ ይሄ ተስፋ ላይምኪን ምንም አይሆንም፣ አይመችም፣ አይችልም። አዩ ኻሊቀሁ ሊቀላቀለው እንኳ አይችልም። ጠመዑን ምንድነው ጠመዕ? አመል ፍላጎት ማለት ነው። ጠመዕ ማለት ምንም ፍላጎት የማይቀላቀለው የሆነ ተስፋ ቁርጥ ነው። የለም ማግባት አይችልም። ስለዚህ ምን አያስፈልጋቸውም? ውበት አያስፈልጋቸውም። በዚህ ይለያሉ እነሱ ማለት ነው። ፈሁነ የረሱል ሚስቶች ከልሙዕተዳቲ ዕዳ እንደሚቆጥሩ ሴቶች ናቸው። ዕዳ እንደሚቆጥሩ ሴቶች ናቸው። አልመሕቡሳቲ እንደታገዱ ማለት ነው። መሕቡሳት ማለት መታሰር፣ መታገድ እንደታገዱ ሴቶች ነው የሚቆጠሩት። ቢሰበቢህ ሰለላሁ ዐለይሂ ወሰለም በነብዩ ምክንያት ኢለል መውት እስከሚሞቱ ድረስ ታግደዋል። ዕዳ እንደሚቆጥሩ ሴቶች ናቸው። አንዲት ዕዳ የምትቆጥር ሴት ለምሳሌ አንድ ሴት ተፈታ ሶስት ጊዜ ጥሁር ሶስት ጊዜ ሀይድ ማየት አለባት፣ ሌላ ባል ለማግባት ማለት ነው። አንድ ባለትዳር ፈትሻለሁ ካላት ሚስቱን ምን ያክል መቆየት መቀመጥ አለባት? ሌላ ሁለተኛ ባል ለማግባት ሰላሰተ እ ሰላሰተ ቁሩ ነው አይደል? የተረበሰ ነው አንፉሲህና ሰላሰተ ቁሩ ነው። ሶስት حيض ማየት አለባት። ልክ ከተፈታች በኋላ አንድ حيض አንድ ፌረት እሱ ከጠራ በኋላ አንድ ይባላል። ሌላ ቀጠላ ታያለች። አሁን ይሰራል። ሌላ ቀጠላ ታያለች። ከጠራ በኋላ ሌላ ባል ማግባት ማጨት ይችላል። عدة እየቆጠረች እያለ ግን ማንም ለትዳር ራሱ ላግባሽ ማለት ራሱ አይፈቀድም አይቻልም። عدة እየቆጠረች ያለችን ሴት ተስፋ መስጠት እንጂ በአሁን ሰዓት ላይ ለምን የሆነ ያነሳሳና ይሄ ሰው ሊያመልጠኝ ይችላል ብላ እጇን ደብቃ ምንም ችግር የለም ብለው መጋባት ደረጃ ሊደረስ ይችላል። ጥሩ አይደለም። ተግባባን? ማህቡስን አካደል በዛ ሰዓት ማግባት አትችልም አይደል? እንደ እንደ ሙዕተዳ ማለት ነው። ዒዳዋን እንደምትቆጥር እንደ ዒዳቸውን እንደሚቆጥሩ ሴቶች ናቸው የነብዩ ሚስቶች ነብዩ ከሞቱ በኋላ አልገባችሁም መሰለኝ። ዒዳ መቁጠር ምናምን ወጠላቅ መረታን ፈኢምሳኩም ቢማዕሩፍ አው ተስሪሁን ቢኢሕሳን ተፍሲር ነገር ነው። ፈሁነ ከልሙዕተዳቲ ዒዳ እንደሚቆጥሩ ሴቶች ናቸው። አልመሕቡሳቲ እንደታገዱ ከምን የታገዱ ማለት ነው እዳ ዕዳ የሚቆጥሩ ሴቶች ከምን ታግደዋል? ከማግባት ታግደዋል። ዕዳ እየቆጠረች ሶስት ወር ባሏ የሞተባት ምን ያክል ነው የምትቆየው? ሶስት ወር የተፈታች ሴት ሶስት ሀይድ ባሏ የሞተባት ደግሞ አራት ወር ከአስር ቀን ነው የምትቆየው። አራት ወር ከአስር ቀን ካጠናቀቀች በኋላ ነው ሌላ ባል ማግባት የምትችለው። ምን ከሆነች እርጉዝ ካልሆነ እርጉዝ ከሆነች ግን እርግዝናዋን ስትሆን ጠዋት ሞቶ ከሰዓት ተወለደች ራሱ ተናግሽ ሮም ማግባት ይችላል። እርግጥ ከሆነች ማለት ነው። የወዲዕ ሐምልህን ሌላ አህካም ውስጥ እንዳልከታችሁ ሞተት ያለን ግልጽ እንዲሆንላችሁ ሌላ ቦታ ትቀርጻላችሁ። ከሁነ ሴቶች ከሁነ የነብዩ ሚስቶች ከልሙዓተዳቲ እዳ እንደሚቆጥሩ ሴቶች ናቸው። አልመሕቡሳቲ ታግደዋል እዳ እንደሚቆጥሩ ሴቶች ናቸው። እዳ የሚቆጥሩ ሴቶች በዚህ በሶስት ወር ወይንም በአራት ወር ወይንም እስከሚወልዱ ድረስ ያለውን እድሜ ባል እንደማያምራቸው ሁሉ የነብይ ሚስቶችም ኢለል መውት ባል አያምራቸውም ማለት ነው። እንደ ዒዳ ቆጣሪ ናቸው። ከልሙዕተዳ አልመሕቡሳት ቢሰበቢ በነብዩ አማካኝነት ታግደዋል። ኢለል መውት እስከ ዕለተ ሞታቸው ድረስ ቃለ ተዓላ አላህ እንዲህ ይላል ወማ ካነ ለኩም ለእናንተ አይበቃላችሁም፣ ወማ ካነ ለኩም ለእናንተ የላችሁም፣ አይፈቀድላችሁም ይላል አላህ አንቱ እዙ አዛ ልታደርጉ ረሱለላሂ የአላህን መላክተኛ አዛ አደርጉ አይፈቀድላችሁም ይላል አላህ። በምንም አይነት መልኩ ረሱልን አዛ ማድረግ አይፈቀድም። ዘራቸውን መሳደብ፣ ሱናቸውን ማጣጣል፣ ቢድዓ ማምጣት በቃ ረሱልን አዛ ማድረግ ማለት በብዙ አይነት ሊመጣ ይችላል። የግድ እሳቸውን መሳደብ ብቻ አይደለም፣ ሱናቸውን መጣል፣ ቢድዓ ማምጣት፣ ዋጅብን መተው፣ ያዘዙትን መተው፣ የከለከሉትን አለመከልከል መፈጸም ይህ አዛ ነው። ወማለኩም ወማካነ ለኩም ለእናንተ አይገባም ወማካነ ለኩም ለእናንተ አይፈቀድም አይገባም ወማካነ ለኩም አይገባችሁም አንቱእዙ ረሱላላሂ የአላህን መላክተኛ አዛ ልታደርጉ አይፈቀድላችሁም አይገባችሁም ተጠንቀቁ እያለ ነው አላህ ወላ አንተንኪሑ ብታገቡም አይፈቀድም አዝዋጀሁ ሚስቶቹ የዚህን ረሱል ሚስቶችን ማግባት አትችሉ በቃ አሁን ሶሬህ መጣላችሁ ግልጽ የሆነ ክልክላ ማለት ነው ወላ አንተንኪሑ አዝዋጀሁ የእሱንም ሚስቶች ማግባት አይፈቀድላቸውም። ስለዚህ እስከ ዕለተ ሞታቸው ድረስ የረሱል ሚስቶች ማንም አያገባቸውም፣ አላገባቸውም ማለት ነው። አላገባቸውም። አይሻ ነብዩ ሲሞቱ ስንት ዓመቷ ነበር? ስንት ዓመቷ ነበር? ስንት ዓመቷ ነበር? 18 ዓመት ነበር። 18 ዓመቷ በሀምሳ ምናምን ዓመታቸው እሷ የስድስት ዓመት ልጅ ሆና አግቧት በዘጠኝ ዓመት ቤት መኖር ጀመሩ። እኔና አይሻ በአስራ ስምንት ዓመቷ ሞቱ። የአስራ ስምንት ዓመት ልጅ እምን ቦታ ላይ እንዳለች አስበው፣ በቃ አስበው። ሀያዎች ውስጥ ያለን እድሜ አስበው ምን እንደሆነ ያንን ሁሉ ተቋቁማ በአስራ ስምንት ዓመቷ ወጣት ይላል። በዛን ሰዓት ነው አላህ ምን አለ? ወላ ተንከ አዝዋጀሁ ብሎ ገደላት። በአስራ ስምንት ዓመቷ ከትዳር ዓለም ቀረች። ለሃ ደረጀት ሊአነሃ ዘውጀቱ ነቢይ ዓለይሂ ሰላቱ ወሰላም ካነት ዓሊማ ዓቂላ አዕቀሉ አህሊ ዱንያ ነው እንደውም ይላል። አዕቀል ሴት ብትኖር አይሻ አዕለም ቢዲንሃ እንደ አይሻ ሐዲስን ሁሉ ያወጣችሁ የረሱልን ድብቅ ነገር ሳይቀር በቃ ሁክም ነው ለሀያ አትዲ እዚህ ለሀያ የለም ይህን የመሳሰሉት ስለ ሀይድ ምናምን ነገር ግልጽ አድርጋለች ስታስተማረች ይሄ አይሻ ረዲየላሁ ዐንሃ ነገራለች ብዙ ነገር ወማ ካነ ለኩም ለእናንተ አይገባችሁም አንተ ኡዱ ረሱላላሂ የአላህ መላክተኛ አዛ ልታደርጉት አይገባችሁም ይላል አላህ ወላ አንተንኪሑ አዝዋጅሁ ሚስቶቹንም ልታገቡ ሚን ባዕድህ ከሱ በኋላ ነብዩ ከሞቱ በኋላ አበደን በፍጹም አይበቃላችሁ ዝንተ ዓለም ናቸው አበደን ዝንተ ዓለም በፍጹም አይፈቀድላችሁም የረሱል ሚስቶች ማግባት እነ ዛሊኩም ይሃችሁ ካነ ዒንደላሂ አላህ ዘንድ ነው አዚማ ከባድ ወንጀል ነው የረሱል ሚስቶች ማግባት መጋባት አበደም ማለት ነው። እነዛሪኩም ምንድን ነው እነዛሪ ያች ማለት ነው። ይህ ክልከላ ይህ የተከለከለውን ነገር ከፈጸማችሁት ማለት ነው። ይህ ነገር ይህ የተከለከላችሁት ነገር ማለት ነው። እነዛሊኩም ይህ የተከለከላችሁት ነገር የረሱል ሚስቶች ማግባት ከሞታቸው በኋላ እንዲሁም ነብዩን አዛ ማድረግ እነዛሊኩም ካነ እንደላሂ አዚማ ከባድ ወንጀል ነው። ወሊእሱ ሚን ሪጃሊ ከወንዶች መቁረጥ بالكلية ሙሉ በሙሉ قد يكون ሊሆን ይችላል سببا ምክንያት ሊሆን ይችላል ሊተርኺስ ለማግራራት ተጠቅመውበት ይሆናል ይሄን ወሊያቱ ተስፋ መቁረጣቸው የረሱል ሚስቶች ጸጉር መላጨት አይቻልም አይበቃም ነበር አይደል አለሁ የተጠቀሙት ነገር አለ እነዚህ የረሱል ሚስቶች ፋህም ሰለፈ ነሷል እሱ ማለት ወሊያት ተስፋ መቁረጣቸው ምን ሪጃል ከወንዶች ግን ኩልያ ሙሉ በሙሉ ተስፋ መቁረጣቸው ቀድ ይሁን ይህ ሊሆን ይችላል ሰበበን ምክንያት የሆናቸው ሊተርኺስ ለማግራራት ምንም ለማግራራት ጸጉራቸውን ለመቀነስ ሲል የተጠቀሙባት ለአለሁ ይሄ ሊሆን ይችላል። ሙሉ በሙሉ ከወንዶች ተስፋ መቁረጣቸው አነሳሷቸው ሊሆን ይችላል። ፊል ኢኽላል ቢአሽያ في الإخلال للترخص ለማግራራት ተጠቅመውበታል። ምንን ነው የሚያግራሩት? في الإخلال إخلال ማለት ምንድን ነው? ማግለል፣ ገለልተኛ መሆን፣ መተው ማለት ነው። في الإخلال መተው ምንን መተው? ቢአሻ ሚነዚና ብዙ ጌጣጌጦችን ለመተው ይህ ነገር ቀስቅሷቸው አነሳሷቸው ሊሆን ይችላል ያደረጉት لا تحل لغير ذلك السبب ከዚህ ምክንያት ውጭ ላለ ለሌላ ምክንያት የማይበቃ ነገር በዚህ ምክንያት መጥፎላቸው ሊሆን ይችላል። አልገባች አልገባችም አይደል? አልገባችም? አዎ አልገባችም። ጎበዝ እስኪ የገባው ገባል? እሺ እሱ ተስፋ መቁረጣቸው ተስፋ የቆረጡት የረሱል ሚስቶች በምኑ ነው? ባለማግባት ተስፋ ቆርጠዋል። ምን የሚለው አያ ከለከላቸው? ወላ አንተንኪሁ አዝዋጀሁ ምን በዕድህ ያለው ነው። ተስፋቸውን መቁረጥ አደረገው። በቃ ተቋርጧል ተስፋቸው። ስለዚህ ወልየእሱ ይህ ተስፋ መቁረጥ ይህ ተስፋ መቁረጣቸው ደግሞ ለመንደርደሪያ ተጠቅመውታል እያለ ነው። ወለእሱ የተስፋ መቁረጣቸው ይነርጃል ሪጃል ከወንዶች ብልኩልያ ሙሉ ለሙሉ ተስፋቸው መሟጠጡ ቀድ የኩኑ ይህ ሊሆን ይችላል ምን ሰበበን ይህን እንደ ምክንያት አድርገውት ሊሆን ይችላል የተጠቀሙ ለምንድን ነው ምክንያት ያደርገው ለተርፈሽ ለማግራራት ምንን ለማግራራት ሲል እኽላል በመተው ምንን መተው የአምሪ ዚና ውበትና መዋብ የሚባለውን ለመተው እንደ ማግራሪያ አድርገው የተጠቀሙበት ዘዴ ይህ ሊሆን ይችላል አልገባችሁም አልገባችሁም ላተሕሉ የማይበቃን ነገር ለነሱ እንዲበቃ ያደረጉት ይህ አነሳሷቸው ነው። ለማግራራት ለተርኺሱ ለማግራራት ተጠቅመውበታል። ይህ ተስፋ መቁረጣቸው ተስፋ መቁረጣቸው መንደርደሪያ አድርገውታል። ለምን ለተርኺሱ ለማግራራት ምንድን የሚያግራሩት ስለ ይክላል በመተው ምንን መተው የአምር ዚና ውበት ማጌጥን ለመተው እንደ መንደርደሪያ ተጠቅመውበታል። ይህን ተስፋ መቁረጣቸው ግልጽ ነው አይደል? ተስፋ መቁረጥ ነው። ተመልከቱ፣ ምክንያቱ ተስፋ መቁረጥ ነው። ላተሕሉ ይህ መተዋቸው ደግሞ አይበቃም። ለገይሪ ዛሊከ ሰበብ ከዚህ ውጭ ላለ ለሌላ ምክንያት አይበቃም። ለምን ምክንያት ነው የበቃው? ከወንዶች ተስፋ መቁረጥ ነው ያበቃው። እነሱ እንደ እንደ ሐላል አድርገው የተጠቀሙትና ይሄን ነገር ለመጠቀሚያ መንደርደሪያ አድርገው የያዙት ተስፋ መቁረጥን ነው። ከዚህ ውጭ ያለ ሌላ ምክንያት ሊኖር አይቻልም። ለምሳሌ ልዋል ባሌ ከወደደ በቃ እኔ ፀጉሪ ሲረዝም ሳይሆን ስታሳጥሩ ነው የምትመቸኝ ይቻላል? አይቻልም። سبب ኡ ሌላ ነው። ሰበቡ አልየእስ ሚን ሪጃል ኩልየን ከሆነ ይሄን የረሱል ሚስቶች ተጠቀሙ ቁርአኑ ስለከለከላቸው አልየእስ ሚን ሪጃል ቢልኩልያ ነው ምክንያቱ ምን ለማድረግ ምክንያት ሆናቸው ቢተርፊን ፊት ኢልኢኽላል በአምሪ ጌጥን እንዲተው ያነሳሳቸውና ለማግራራት ያበቃቸው ምክንያቱ ምንድነው? ምንድነው? ተስፋ መቁረጣቸው። ከዚህ ውጭ ያለ ሰበብ ምክንያት ሆነ አይቻልም። ከዚህ ውጭ ያለ ሌላ ሰበብ አይቻልም። ባላሳጥር ቢል ወንድም ቢል አባት ቢል አይቻልም። ላጧዓተ ሊመክሉቅን ፊመዕሲየትን ቃለ አይቻልም። እንደዛ አድርጊ ነው። እኔ ይህን ሂጃብ ስትለብሰው አይመቸኝም። ጠበብ ያለ ልብስ ልበሽ። ውጭ ላይ ስትወጣ አብረን ስንሄድ እንደዚህ እንደዛ አድርጊ፣ እከሌ ወንድም እኮ ነው ሰላም በይው። ይህን ይህን አይቻልም። አቶጠ ሀታ ራሱ ትተው መሄድ አለበት። እንደዚህ አይነት ሰው ነው የወረደ ተመክሮ ምናምን የማይመለስ ነገር ከሆነ እንደዛ ማድረግ አለባት እንጂ ላቶጠ ላ ጣዓተ ሊመክሉቅን ፊ ማዕሲየት ልካሊቅ ነው። መደራደር የለም እዚህ ላይ እንታሃ እዚህ ላይ ይጠናቀቃል። ምን ነው የተጠናቀቀ ራሳችን እዚህ እናጠናቀው ይበቃናል።